سورة النحل ما شاء الله سورة النحل يدبع مراه نبن قريب براء الإنسان عن الصومالي الإنسان سورة النحل عن أنطقته مشو حياة الملك منك تفكر أتى أمر الله يمي جمره فلا سنة أتى أمر الله فلا تستعجلوه የአላህ ውሳኔ መጥቷል አታጣድፉት አታ ቢማዕና ገና ወቀሩበ ቀርቧል ማለት ነው አልመጣም እኮ ገና ገና አምሩላህ ቢአዛቢኩም እናንተ ትቀጣላችሁ እርምጃ ይወሰድባችኋል የሚለው ነገር ቀርቧል ፈላ ተስተዕጅሉ እናንተ አታጣድፉ ምን ያደርግላችኋል أتى أمر الله فلا تستعجلوا سبحانه شرع الجمال الله وتعالى لنا نسير عما يشركون ከሃዲያን ጣዖት አምላኪዎች ከሚያዘሯቸው በሱ የጠራ ነው አላህ ينزل الملائكة بالروح من أمره ملائكة ينزل الملائكة بالروح ووحي الله سبحانه وتعالى ملائكة يورد هذا أي بالوحي الذي به حياة الأرواح بالروح مالك روح በሚፈጥር ሰዎች ዘንድ ሙታኖችን ሩህ ሊሰጣቸው በሚችል ነገር መላይኮችን ያወርዳል ተጂቡ ሊላህ ወሊረሱል ኢዛ ደዓኩም ቢማለት ዩሕይይኩም ብሎ ወሕዮች ነቢያት የሚያስተምሩት አስተምሮት ቁርአንና ሐዲስ ለሰው ልጆች ህይወት የሚዘራ እንደሆነ በግልጽ ነግሮናል እዚህ ምን ብሎ ጠራው አላህ ሩህ ينزل الملائكة ينزل الله عز وجل الملائكة بالروح من أمره على من يشاء من عباده الله بفلقوا لي كبارك مهكل بفلقوا لي وحيا وردان أن أنذروا أسرار ومن أنه لا إله إلا أنا فاتقون قال لي أستقر إلى أملاك يلم إني رفوي بمن يا وردان الله خلق السماوات والأرض الله سبحانه وتعالى سماوات النعم نزل وجد በእውነት تعالى عما يشركون አማ ዩሽሪኩን እነሱ ከሚያጋሩት ነገር راسو ጠራ الله الله خلق الإنسان يسوي الفسر من نطفة كان أبتانه فإذا هو خصيم مبين وجاو من تكراتاري الله دارا سلطان يميدرادر الله سبحانه وتعالى كملا قال يمياد دارا تكراتاري والأنعام التفاوتين الفتر خلقها فسرته لكم فيها دفء لأن السوداون مكلاكيا لكم النسود مكلاكيا ደፍዕ ማለት የብርድ መከላከያ የሙቀት መከላከያ ልብስ ትሰራላችሁ ከነሱ ወመናቢዑ መጠቃቀሚያም አላችሁ አይ ማ ተስተድፊዑነ ብሂ ومنافع من العسل واللبن واللحم والرقوق ومنها تأكلون فالصوت ولا لاكته على الله ወለኩም ፊሃ ጀማሉ ለእናንተ በእሷ ላይ በእሷ ውስጥ ውበት አላችሁ ሒነ ቱሪሑን ወሒነ ተስራሑን እነሱን ስታስገቡ ማታ ጠዋት ስታስተማሩም ቱሪሑን ወደ ቤታቸው ስታስገቧቸው ከብቶችን ይዛችሁ ስትገቡ አይታችሁ እንደሆነ ገበሬ ላሞቹ ሰብስቦ ሲገባ እያፏቸው ነው የሚገባው በጣም ደስ ውበት ማለት ነው ከሱ የበለጠ በቃ ያለው ሰው የለም በአይሱዙ ይዞ ከመግባት አራት አምስት ላሞችን አምስት ስድስት በሬዎችን ይዞ እያፏጨ መግባት ነው የሚሻለው وحين تسرحون قد تستمروا وتحمل أثقالكم إلى بلد لم تكونوا بالغيه إلا بشق الأنفس ወተሕሚሉ አስቃለኩም እቃዎቻችሁንም ትሸክማለች ኢላ በለድን ወደ አገር ለም ተኩኑ ባሊዒ የምትደርሱበት ያልነበራችሁ ኢላ ብሽስቅ ልአንፉስ በጣም ተሸጋግራችሁ እንጂ በፍጹም ልደርሱበት የማትችሉትን አገር እቃዎቻችሁን ሳይቀር ይዘውላችሁ ያዘርፏቸዋል መካ እኮ ለሐጅ በቅሎና ፈረስ አህያና ምናምን ይዘው መጥተዋል ለማለት ነው ኢነ ረበኩም ለረኡፍ ረሒም ጌታችሁ አዛኝና ሩህሩህ ነውና እንዲህ የምታደርጓቸውን እንስሳዎችን ለዚህ ሁሉ አገልግሎት የሚውሉትን መሰረታችሁ ይላል والخيل والجبال والحمير تدعوها حينك ويخلق ما لا تعلمون وعلى الله في السبيل ومنها جائر ولو شاء لهداكم أجمعين هو الذي أنزل من السماء ماء لكم لكم منه شراب ومنه شجر فيه تسلمون ينبت لكم به الزرع والزيتون والنخيل والأعناب ومن كل الثمرات وتغفر لكم الليل والنهار والشمس والقمر والنجوم مسخرات بأمره إن في ذلك لآيات لقوم يعقلون وما جرى لكم في الأرض مختلفا ألوانه إن والخيل وخلق لكم الخيل فرسل فسرلت والبغال قبل وشنم والحميرة عيا وشنم لتركبوها لتقال وشو وزينة لو ما تم نوبة فسرلت ويخلق ما لا تعلمون الذين كانوا بصوبات شو ናቸው ገና ወደፊት ደግሞ የማታውቁትንም ነገር እሱ ብቻ የሚያውቀውን ነገር ይፈጥርላችኋል መርከቦች ተፈጠሩ አውሮፕላኖች ተፈጠሩ መኪናዎች መጡ ሌሎችም ነገ ነገ ደግሞ ብዙ ነገሮች ሊፈጠሩ ይችላሉ በጣይፍና በመካ መካከል ያለውን እንትን አይታቸዋል አይታቸው ይሄዳለ የወከለኝ ፈራችኋል ለነገሩ በአውሮፕላን ከመሄድ እዚህ ላይ ቢወደዱ እንኳን የናዛ የማግኘት ነገር ተስፋ አለው እዚያው ጫካዎች መፈለጋል ከላይ እስከታች ስፈልግ የሚገርም ነው ግን የእሱን የመጀመሪያ ያየው ጊዜ እንዴት እንደተደሰትኩኝ ሰው አለ ስራው ቁምና ተመልከት ታቆሙ تشكر ويخلق ما لا تعلم ما يزنون ድሮኮ ከጣይፍ እስከ መካ ጠልታለ የለም የቃስሉ መንገድ አለው የለውም በዚህ በገደሉ ከተወጣ አለው ምናምን ብዙ ስላልነበረው ሩቅ ነው ምናምን ተብሎ ማለት ነው አሁን ትንሽ አለፍትና ከሀረሙ እንደወጣ ዘመን ላይ ትጠረጠራለህ ምናልባት ስንት ደቂቃ ይላል ويخلق ما لا تعلمون ነገ ነገ ወዲያ ደግሞ በሚፈጠር ምን ይችላል ማለት አሁን ከአውሮፕላን የተሻለ ፈጣን ነገር ይመጣል ተብሎ አይጠበቅም ኮንትራኩር እንዴት ነው ከመኪና የፈጠነ ምድር ላይ የሚሄድ ይመጣል ተብሎ የምድር ባቡር አይታችኋል ባቡርን የውስጥ ለውስጥ ያለ ባቡር የፈጥረን ባቡር ያየ ሰው ፍጥነቱ የሚይዘው ሰው መብዛቱ አገልግሎቱ ምናምን ከመኪና የተሻለ ከዚህ ከተማ ላይ ሜዳ ላይ ከሚሄደው መኪና የተሻለ ويخلق ما لا تعلمون الله سبحانه وتعالى ነገር ሊፈጥር የሚችል ባላቅም ማአት ነገሮችን እንደሚፈጥር ነው ምክንያቱም ይሄ ምን ያህል ምን ያህል አልወሰኑም ገና አሁንም ተፈጥሮ ያላለቁ ነገሮች ብዙ አሉ ቃል ማመላለስ ማአት ነገር ነው ድሮ መርከብ በምን ይመላለሳል ከሆነ ነገር ከሰብስበ ምናምን ኮንቲነር መጣ وعلى الله قصد السبيل አላህ سبحانه وتعالى تفضلا منه وامتنانا በቸርነቱ ብቻ በመነሳት አላህ በቀጥታው መንገድ ማሳየት በሱ ላይ ነው በአላህ ላይ ነው ومنها جائر ከመንገዶች ከነሱ ከመንገዶች የወጣም አለ የተዘነበላል ولو شاء لهداكم أجمعين። ቢፈልግ አላህ ከና መንገዱን ሁላ ሁላችሁ ያድላችሁ ይችላል والذي أنزل من السماء ماء الله سبحانه وتعالى من السماء وأن يورد السبتانة بتانة لكم منه شراب ناس فسوس تقطعلك ومنه شجر فيه تسيمون ከዚያ ውሃ መካከል ደግሞ ሳር የምታጠጡትም ዛፍ የምታጠጡትም አለ ለአትክልት የምትጠቀሙበትም አለ ለራሳችሁ ለመጠጥ የምትጠቀሙት አለ ينبت لكم به الزرع والزيتون لأنك الله سبحانه وتعالى بزناب عزرية زيتون نخيل تمر والعناب وين ومن كل الثمرات فرافرين تتوالى هلو يا رب لله سبحانه إن في ذلك لآية لقوم يتفكرون በእነዚህ በማድረጉ ለሚመራመሩ ሰዎች ብዙ ተአምሮች አሉ وسخر لكم الليل والنهار والشمس والقمر አላህ ስብሓንሁ ወተዓላ ለእናንተ ሌትና ቀንም ፀሐይና ጨረቃ እንደፈለገ ያዘዘላችሁ ነው ፀሐይ ለእኛ ምን ጥቅም አትሰጣለች ጨረቃም ለእኛ ምን ጥቅም አላት ሌት ቀን ምንድን ነው ጥቅማቸው ለኩም አለ አላህ ሌትና ቀን መለያየት ለዚህ የሰው ልጆች ፋይዳ አለው ፀሐይና ጨረቃም እንዲሁ ወንጁሙ ሙሰኸራቱ ቢያምሪ ከዋክብቶችም በእሱ ትእዛዝ የተገቡ ናቸው እሱ ነው እንደፈለገ የሚያስገዳቸው ኢነ ፊ ዛሊከ ለአያት ሊቀውም ያዕቅሉን አእምሯቸውን ለሚጠቀሙ ሰዎች በአእምሯቸው ለሚያስቡ ሰዎች ብዙ ተአምር ነው ያለው በእነዚህ ታለ ወማ ዘረአ ለኩም ፊል ሙክተሊፈን አልዋኑ መልኮቹ የተለያዩ ሲሆን በምድር ላይ በፈጠረላችሁ ለእናንተ ሲል ብዙ ተአምሮች አሉ እነ ፊ ዛሊከ ለአየተን ሊቀውም የዘከሩ ለሚያስታውሱ ሰዎች የአላህን ሀያልነት ፈጣሪነት የፈለገውን ማድረግ የሚችል መሆኑንና ከዚህም የተነሳ ብቸኛ አምላክ አምላክ ለመሆኑ የሚያረጋግጡ ለሆኑ ሰዎች ብዙ ተአምሮች አሉ ተፈኩር ያስፈልጋል ያስፈልጋል ተደቡር ተአሙል ተደቡር في كتاب الله የአላህ ስብሓንሁ ወተዓላ አልቁርአን የአላህን ወሕይ ማመሰልሰል መመራመር ያስፈልጋል وهو الذي سخر البحر ባህርን የዘራላችሁ እሱ ነው ምን ዘራላችሁ ባህር ገና ስታውዝ ሊጎዳችሁ የሚችል ውሃውን ስትለቁት ሊያጠፋችሁ የሚችል ማድረግ ይችል ነበር አላደረገም ሊታኩሉ ምንሁ ለሕመን ጠሪየን ትኩስ ስጋ እንድትበሉ ከሱ አውጥታችሁ ጠሪ ማለት እኮ ትኩስ ምንም ያልደረቀ ፍሪጅ ያልቆየ ወተስተኽሪጁ ምንሁ ሕላ ተልበሱነሃ يمتلصات جيما جيمن من دي التواصل مصر وترى الفلك مواخر فيه مركبون في الأجلو في هدو تأجوان ولتبتغوا من قبلي لكل مقابل تتفكبون نبدأ للمنو فوال المالو فما تسمعلو يعلوني لبدي تعمل تأجوان سبار مجد حتى مصر ولعلكم تشكرون أعمل تشكرون በምድር ውስጥ ባለላችሁ ጣለ ረዋሲ የጋራዎች አልፎ አልፎ ጣል ጣል አደረጋችሁ አንተ ሚደ ቢኩም እንዳትንቀጠቀጥባችሁ أي تميل وتتحرك فيخرج ما عليها ويسكت وأنهارا يركون المسجد فتر الناس وسبلا መንገዶቹንም አወጣ ለዓለኩም ተህተዱን የምትፈልጉበት ቦታ ቀናው መንገድ ታገኙ ወዓላማትን ምልክቶችም አደረገ ወቢልነጅሚ ሁም የተሉን በከዋክብት ሰዎች አድራሻ ይመራሉ አድራሻውን ከሆነ ኮከብ ያውና የእኛ ሀገር ከዚህ ኮከብ በስተግራ ነው በስተቀኝ ነው ፊትለፊት ነው ሰሜን ነው ምዕራብ ነው በማለት ያውቁበታል አፈመን የክሉቅ ከመን ላ የክሉቅ የሚፈጥር ጌታ እንደማይፈጥር ነው አፈላ ተዘክሩን አታስታውሱ ፈጣሪና ፍጡር እኩል የምታደርጉ ወኢን ተዑዱ ኒዕመተ ላህ ላ ትሕሱሃ የአላህን ጸጋዎች እንቆጥራለን እንኳን ብትሉ አትደርሱበትም إن الله لغفور رحيم الله مارنا آذينونا والله يعلم ما تسرون وما تعلنون الله የምትደግፉትንም ይፋ የምታደርጉትንም ሁሉ ነገር በእኩልነት ያውቀዋል የኛው ይፋ ስላወጣችሁ በደም ደበቅ ያደረጋችሁትን ትንሽትን እያውቃል ያውቃል ውስጡን ያዝነው የምትሉትንም በይፋ የሰራችሁትንም ሁሉንም በእኩልነት ነው የሚያውቀው ነው ኪታብ ያዙ ልጆች ቁርአን ያዙ ቁርአን ከያዛችሁ ነው ሰው ቁርአን ዝም ብላችሁ ባትቀሩት እንኳን ለበረካ ያሉት አንደኛ አለመቅራታችሁ ለውን እንደሆነ ታውታላችሁ እያለ ቁርአን መጥቶ ድሮ የሀገራችን ሰው የሚያምነው ሰደቃ ቢሰራ ነው ሰደቃው ለመላድ ደስ ግን ቁርአን ሰው ስላለ መከራ ዘንድሮ ደግሞ ያፈረው እንደው ጅዋ ቀደም ብሎ ገብቶ ሁሉ ቁርአን ሲሰብ ምን ነው አንዳንድ ልጅ ብሎ ነው እያሰብ ብዙ ታስባለ ያለ ቁርአን አጠገብ ቁጭ ብለህ ታስከራ የሚያሳስብ ቁርአን ነው ያማ መልእክት አጠገብ ቁጭ ብለህ ሳትሰማ ሳታስብበት የታደሉት ያህል ብዙ አሉ ዘንድሮ እኮ ቁርአን ሐፈዝና ሆን አልሰማችሁ በተለይ ወጣት ዘንድሮ ዘዳና ገባማ ቁርአን ያልሐፈዘ ከዚህ በኋላ እንዲያው ሚስት ነው ሞኝ እንፈልገው እናጣ እኔ አለችኝ እንደዚህ ብላ በነሰች አይችልም መህየው ድሎ አለችኝ ታላላ ብለሽ ቅድም ነው ጌታ የፈለገው ያው ስራ ሰጠችው ታዲያ እንደው በዚህ መሀል እንደው እና አባይ ደርሻለሁ ብሎ አሁን ይሄን የድር እስከታለ ባሎ እና ያግል ይልኩ አያሳፍርም የሙስሊም ልጅ ሆኖ ሰው ሐፍዞት ሴቶች ቃሉ ሐፍዙበት ዘመን ወላጅ ወንዱ ስንተኛ ክፍል ዘምራ ሲባል አስራ ሁለት አስራ ሁለት ደርሻለሁ ይዛ ታወራለህ ለዚህ ለማይረባ ዘበኝነት ለምትቀጠርበት ትምህርት አስራ ሁለት አመት ስላፈቀ ኤቢሲ ቁርአን የአላህ ለዱንያ ለአኺራም ይሆናል የተባለው ዘንድሮ ደግሞ ሴት ያመጣል እየተባለ ለማንነት ያገለግላል እየተባለ እሺ ቁርአን ምን ያህል ምን ሲሆን ነው ቁርአን የሚወድልን ለቆንጆ ማጫ ከሆነ አይበቃም ምን ጥቅም ነበር የሚሉ ድሮ ድሮ ቁርአን የሚያስከብረውም እሱ የሚያስተማምነውም እሱ ሌሎችም ያላን ቁርአን ስቶ የአላህን አማና ያልተወጣ እኛን ምን ይጠብቀናል ብለን ነው ጉድ ነው ያዙ ቁርአን ሀፊዙ አታዳም እኔ እስካሁን ድረስ ይኸው ሰላሳ ዓመት ሌሎ ኪታብ እየጠራው በቃሌ ቁጭ ብዬ ባያሳምነው አሁን እንኳን አይገባኝም ኪታብ እየዝም እያየሁ ነው የምሰራው ታዲያ እናንተ እንዲያው ዝም ብለህ አገር ሽማግሌ ይመስል ቡና ጠብቶ የተጠራች والذين يدعون من دون الله إنك الله ليلا ليلا مع مالك ينبتهم زوج لا يخلقون شيئا يقولوا ከአላህ ሌላ አድርጉልን ተብለው ስስ በስስ የሚሆኑ ይህ ገመድ የሚታሰርላቸው ሁሉ ሆኑ ሻአባደር ሀረር ኑር ሁሴን ባሌ ሻሃሊ ጎንደር ገታ ኮምበልቻ ሁላቸው የኔም አያት ባልዘነብም ቢሆን ምንም ወላሂ ላ ያክልቁ እንዲሁም የኔማ ፈርቶ ሁሉ ነው የሚባለው ታዲያ ሀገራቸው መቀመጥ እንኳን አስቸግረው መሬት ለቅለበው እስከሚሏቸው ድረስ አመሰግኗቸው መስሏቸው ነው ሀገር ለቆ መሄድ ምትጠቀም والذين يدعون من دون الله لا يخلقون شيئا وهم يخلقون هذا جيلاني جيلاني ፈጣሪ ናቸው ብላለ እሳቸው ተፈጥሮ ከሆነ እሳቸው ሳይፈጠሩ ደግሞ የማን ነበር አንቁጥር ምንም ጃይ እኮ እኔማ እንደ ድሮም ሌላ የመጡት ነው ከለብሱ በኋላ ነው ከለብሱ በፊት አለ እሱ ወደዛች ያላቸው ምጥ ሰርጋቸዋል እኮ በኋላ እኮ ከዚያ በፊት ማን ነበር የሚገርመው የመጀመሪያው ሰው ቃል ትልቋ አለም አላቸው ምን ሰጣቸው ታዲያ አደም ሳያገኙ ጌታን የቃል ያገኙ ኑር ሁሴን ያገኙ የሁሉ እኮ ዕያሉን አለ አደም ሊበሉበት ያደረጉት ማታለያ ነው አምዋቱን ገይሩ አሕያ እነዚህ የምታመልኳቸው ሰዎች ህይወት የሌላቸው የሞቱ ናቸው እንጨቶቹ ከሆኑ ምንጊዜም ሩህ የሌላቸው ማለት ነው ጣዖቶቹ ድንጋዮቹ ከሆኑ እንደዚህ ናቸው የሞቱትን ቢሆኑ አሟቱን ገይሩ አሕያ ናቸው ሙተዋል አይደለም እያሉም ቢሆን ደግሞ ለዚህ ስልጣን የላቸው ወማ የሽዑሩን አያነ ዩብዓቱ የሞቱት መቼ እንደሚቀሰቀሱ እንኳን አያውቁም ኢላሁኩም ትክክለኛ አምላካችሁ ትፈልጋላችሁ ኢላሁን ዋሒድ አንድ ነው والذين لا يؤمنون بالآخرة ውስምነት አለ ብለው የማያምኑ ሰዎች ቁሉቡሁም ሙንኪራ ልቦናቸው ከሃዲ ናት ወሁም ሙስተክቢሩን እነሱ የሆነው ሆኖ በእውነት ላይ የቆሙ የሰበቱ ናቸው ላ ጃማ ሸክ የለም አነ ላሀ ያዕለሙ ማ ዩስሩነ ወማ ዩዕሊኑን የሚደብቁትንም ይፋ የሚያወጡትንም አላህ እንደሚያውቅ ምንም ቅጣት ያሸክም ኢነሁ ላ ዩሕቡ ልሙስተክቢሪን ትዕቢተኞችን አላህ አይወድም ወኢዛ ቂለ ለሁም ማዛ አንዘለ ረቡኩም ጌታችሁ ምን አወረደ ተብለው ሲጠየቁ ቃሉ አሳፊሩ ልአወሊን ይህ አሳፊሩ ልአወሊን ያወረዳት የቀድሞ ሰዎች ተረት ናት ምንም የለም ሙሳ እንዲህ ነበር ኢሳ እንዲህ ነበር ፊርዓውን እንዲህ ነው የሚለው አሉ ሊየሕሚሉ አውዛረሁም ካሚለተን የውም ልቅያማ ወንጀላቸውን ሙሉ በሙሉ ሊሸከሙ የቻለት ወሚን አውዛር እለዚነ ዩድሉነሁም ቢገይር ዕልም እንዲህ እያሉ የሚያጠሟቸውን ሰዎችም ወንጀል ሊሸከሙና ነው ሊቀጡበት ነው አላ አዋጅ ስሙ ሳአ ማ የዚሩን የሚወለጅሉት ወንጀል ምን ያንከፋ ቀድ መከረ ለዚነ ሚን ቀብልህም በፊት የነበሩ ሰዎች አሲረዋል ፈአተ ላሁ ቡንያነሁም ምን ልከዋዒድ አላህ ህንፃቸውን ከመሰረቱ ያለና ፈከር ዓለይህም ሰፉ በእነሱ ላይ ግድግዳው ተደፋባቸው መሰረቱን አንስቶ ግድግዳ ደረሰባቸው ፈጃዓልና ዓሊያሃ سافلها من فوقهم ከኋላቸው ከጀረሰ በላያቸው وأتاهم العذاب من حيث لا يشعرون ቅጣቱ ከማይጠብቁት ከማያምኑ ከማያውቁበት በኩል መጣ ثم يوم القيامة ከዚያ በኋላ የቂያመት ደግሞ ዩኽዚህም ያዋርዳቸዋል ويقول ይላቸዋል أين شركائي الذين كنتم تشاقون فيهم በእነሱ ከኔ ጋር ትከራከሩላቸው የነበራችሁት አማልክቶች አሉ የት አሉ ለእኔ አጋር ናቸው እየተባሉ ሲከራከሩባቸው የነበሩት የት አሉ ይላል አላህ قال الذين اوتوا العلم እውቀት የተሰጣቸው ሰዎች ስላሉ إن الخزي اليوم والسوء على الكافرين የዛሬ ቀን ውርደትና የዛሬ መጥፎ ነገር በካህዲያን ላይ ነው الذين تتوفاهم الملائكة እኛ ካህዲያን ማለት መላይኮች የሚገሏቸው ظالمي أنفسهم ራሳቸውን እንደበደሉ ካፊር እንደሆኑ መላይኮች የሚወስዷቸው ሩሃቸውን የሚያወጡባቸው ካህዲያን ዛሬ ውርደት የዛሬ መጥፎ ሁኔታ በእነሱ ላይ ነው ይላሉ فألقوا السلام ሰላምታ ይሰጣሉ ማኩና ነዕመሉ ሚን ሱ መጥፎ ነገር እኮ አንሰራም ነበር ይላሉ በላ ምን ነው ማሰሩ ትሰሩ ነበር እንጂ ኢነላህ አሊሙ ቢማ ኩንቱም ተዕመሉን አላህ የምትሰሩትን ነገር እኮ ሁሉን ያውቃል ፈድኩሉ የልቁን ግቡ ይባላሉ አብዋበ ጀሀነመ ኻሊዲነ ፊሃ በጀሀነም በሮች ላይ ግቡ ለዘላለም የምትኖሩ ስትሆኑ እዚያ ፈለቢሰ መልኩ ሙተከቢሪን የትዕቢተኞች የኩራተኞች መመለሻ ጀሃነም ከፋች ወቂል ይባላሉ ለነዚነ ተቀው እኛ አላህ ለሚፈሩ ሰዎች ይባላሉ ማዛ አንዘለ ረቡኩም ጌታችን ምን አወረደ ቃሉ ኸይረን ጥሩ ነገር ነው ያወረደ للذين أحسنوا في هذه الدنيا حسنة በዚህ በዱንያ ላይ መልካም ነገሩ ጥሩ ምንዳ አላቸው ወለዳሩ ልአኺረቲ ኸይሩን የመጨረሻይቱ ዓለም የተሻለች ናት ወለኒዕመ ዳሩ ልሙተቂን አላህን የሚፈሩ ሰዎች ሀገራቸው ምን ታምር የቷን አንሳ ጀናቱ አድኒን የዘላለም መኖሪያ ጀነት የድኩሉነሃ ይገባታል ተጅሪ ሚን ተህቲሃ ልአንሃር ከድዋ አራት ታላላቅ የጅረት ወንዞች ይፈስባል ፊሃ ማ የሻኡን በእሷ ውስጥ የሚፈልጉት ነገር አላቸው ከዛሊከ የጅ ላሁ ልሙተቂን አላህን የሚፈሩትን ሰዎች በዚህ መልኩ ነው አላህ የሚመለከው الذين تتوفاهم الملائكة طيبين እኛ መላይኮች አማኝ ሆነው የሚሯቸውን የሚወስድላቸው ሰዎች የቁሉን ይላሉ ሰላሙን አለይኩም ለእናንተ ሰላም ይሁን ይላሉ ቁጥሩ ጀነት በሚያ ኩንቱም ታመኑን በዱንያ ላይ ትሰሩት በነበረው መልካም ስራ ምክንያት የነግቡ ይባላሉ هل ينظرون ይጠባበቃሉን ኢላ አን ተእቲየሁም ልመላይከቱ መላይኮች መምጣትን አው የእቲ አምሩ ረቢክ ወይ የጌታ ቅጣት መምጣትን እንጂ ሌላ የሚጠባበቁት ነገር አለን كذلك فعل الذين من قبلهم ከእነሱ በፊት የነበሩ ሰዎች ልክ እንደዚህ የፈጸሙ وما ظلمهم الله الله سبحانه وتعالى አልበደላቸው ولكن كانوا أنفسهم يظلمون ራሳቸውን ነበር የሚመስሉትና فأصابهم سيئات ما عملوا የጥፋታቸውን ዋጋ አገኙ وحاق بهم ما كانوا به يستهزئون ያፌዙበት ያፌዙበት የነበረው ነገር ቅጣቱ በእነሱ ላይ መስፈረ ይላል نعم وقال الذين أشركوا لو شاء الله ما عبدنا من دونه من شيء نحن ولا كذلك فعل الذين من قبلهم فهل على الرسل إلا البلاء المبين وقال الذين أشركوا إن يبى الله أن أولاد يقالوا سوت قالوا لو شاء الله ما عبدنا من دونه من شيء الله አላህ ባይሻ ኑሮ كسر إلى ما أننا ሌላ من لك نبرانو نحن ولا آباؤنا እኛም ሆነ አባቶቻችን ከአላህ ሌላ ያመለክነው አላህ ቢፈቅድ ነው አሉ ولا حرمنا من دونه من شيء ከሱ ሌላ ከሱ ትእዛዝ ውጭ ማንንም እርም ባላደረግንም አሉ كذلك فعل الذين من قبلهم ከነሱ በፊት የነበሩት ከነሱ በፊት የነበሩት ልክ እንደዚሁ አድርገዋል فهل على الرسل البلاغ المبين ለመሆኑ መልእክተኞቹ ይጠበቅባቸው ግልጽ ማድረስ እንጂ ሌላ ነገር አለን ሲቶብን ነው ከደሩ ነው ምናምን ነው ይላሉ ማለት ነው የሚገርመው በእምነት ላይ በመጥፎ ተግባር ላይ እንደዚህ ይላሉ ግን በሚበሉት ምግብ ላይ እንደዚህ ያሉ ምግብ በልጠው አልሰው የሚበላ ሰው በቃ ሽቶብኛል ብሎ በርበሬውን እንግጥም ነው አባቱ መርጦ ምናምን ተጠንቅቆ ቀምሶ ያመኛል፣ ይጎዳኛል ምናምን ብሎ አይደል የሚገባው የሚኖርበትን ሀገር መርጦ አይደል የሚኖረው የሚለብሰውን ልብስ መርጦ አይደል የሚገዛው። ታዲያ እምነቱ ላይ ተግባሩ ላይ ለምንድን ነው ያንን ትእዛዙን አማርቆ የማይይዘው? አላህ ይዞብ ነው ይህ ያውቃል። አላህ መሻቱ ማን ነገረው? እሱ እኮ መሻአው ይተገበርበታል እንጂ አስገድዶት አይደለም። ስለዚህ ቀደር አስገዳጅ አይደለም ዋቄ ነው ተከሳጅ ነው እሱ አስገድዶ ግን አይደለም ايوه ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت فمنهم من هدى الله ومنهم من حقت عليه الضلالة كثيرا في الأرض فمن ذنوب فكان عاقبة المكذبين إن تحرص على هداهم فإن الله لا يهدي من يضل وما لهم من ناصرين ولقد بعثنا في كل أمة رسولا ليان دانزو هز ملكتن على السنال من بلن أن اعبدوا الله الله انتقذوا بلن واجتنبوا الطاغوت طاغوت يملك بال النجر راقوا بلن طاغوت مالك من دمه ወኩሉ ማዕቡድን ሲወ ላህ ሰነም كل معبد سوى الله صنم ከአላህ ላይ ከአላህ ሌላ የሚመለክ ነገር ሁሉ በሙሉ ጣዖት ነው ስለዚህ ከአላህ ሌላ የሚመለክ ነገር ቀንም ቢሆን ሰውም ቢሆን ድንጋይም ቢሆን ቀብርም ቢሆን ነቢይም ቢሆን መላይካም ቢሆን በሙሉ ሰይጣንም ቢሆን ጂንም ቢሆን ሙስባህም ቢሆን ወርቅም ቢሆን ብርም ቢሆን بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت فمنهم من هدى الله فالنفس معكر الله كأنهم من قد يأتي هذا صالح ومنهم من حقت عليه الضلالة إن يثبت لا يرى فتبت المال خفير في الأرض فبدلوا استفضاله فانظروا كيف كان عاقبة المكذبين يا استوى يوشبك مشان دين الدلبرة تظن عستون تمارو ابتحث على هداهم إن كان هذا اللي كان من دون يتكفروا ወደ ጥሩ መስመር እንዲገቡ ብትጓጓ فإن الله لا يهدي من يضل ያጠመመውን ቀና መስመር አያስግም ያንተ መጓጓት ብቻ ለዚህ ዋስትና የለም ወማ ለሁም ሚን ናስሪን ተረዳትም የላቸውም ብቻቸው ነው የሚቀሩ ወአቅሰሙ ቢላሂ ጀህዳ አይማኒህም የመጨረሻ ጠንካራ እምነት መሀላቸውን ማሉ ጀህዳ አይማኒህም አይማንሁም ልጃሂዳ ኃይለኛ መሀላ ማሉ لا يبعث الله من يموت الله የሞተን ሰው አይቀሰቅስም ብለው ማሉ بلا وعدا عليه حقا እንዲህ ብለው የማይቀሰቀሱት በአላህ ላይ ትክክለኛ ቀጠሮ ነው ይቀሰቅሳል ولكن أكثر الناس ግን ብዙ ሰዎች لا يعلمون حقيته የሞተ ሰው መነሳትን እውነትነት አይቀበሉም ليبين لهم الذي يختلفون فيه የሚለያዩበትን ትክክለኛውን ሊገልጽላቸው وليعلم الذين كفروا أنهم كانوا كاذبين ከሃዲያን በሚክዱበት ሲያስተባብሉበት በነበረው ነገር ላይ ውሸታቸውን እንደነበረ በግልጽ ሊያሳያቸው ነው إنما قولنا لشيء አንድን ነገር ስንፈልግ የምንለው إذا أردناه እንዲሆን ስንፈልግ أن نقول له كن كن እንለዋለን فيكون ወዲያውኑ ይሆናል ታዲያ መቀጠል እንዴት ያቀጠናል ነው ቢለው አላህ والذين هاجروا في الله من بعد ما ظلموا نبلوا بأنهم في الدنيا حسنة ولأجر الآخرة أكبر لو كانوا يعلمون الذين صبروا على ربهم يتوكلون وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بالبينات والكفر وأنزلنا إليك الذكر لتبين لتبين للناس ما نزل إليهم ولعلهم يتفكرون والذين هاجروا في الله فالله لا يتسددوا من بعد ما ظلموا ከተበደሉ በኋላ ከታሰሩ ከተባረሩ በኋላ ከተገረፉ ከተንገላቱ በኋላ ለኑበዊዐነሁም ፊ ዱንያ ሐሰና በዱንያ ላይ መልካም ቦታ ላይ እናስቀምጣቸዋለን ወለአጅሩ ልአኺረቲ አክበሩ ለው ካኑ ያዕለሙን ያውኑ ደግሞ ደግሞ ለአኺራ የሚከፈላቸው ክፍያ ታላቅ ነው ከባድ ነው ይላል ወላአሰን الذين صبروا الذين صبروا إن يتعجسوا وعلى ربهم يتوكلون በጌታቸው ላይ የሚመኩ ይሆኑ ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይህም ሰዎች መለክተኛ መሆን በአንተ አልተጀመረም ከአንተ በፊትም የተላኩት ወንዶች ነበሩ ወደ እነሱ ወሕይ የላክንላቸው ሴት ነቢይ አይሆንም ማለትም በግልጽ አሳይቶናለች። ፈስአሉ አህለ ዚክር የማስታወስ ባለቤቶችን ጠይቁ፣ አዋቂዎችን ጠይቁ። አህሉ ዚክር አህሉ ልዕልም እንኩንቱ ላ ተዕለሙነ ቢልበይናት ወዙሁር መረጃዎችንና መጽሐፍቶችን ማታውቁ ከሆናችሁ ጠይቁና ተበሉ ወአንዘልና ኢለይከ ዚክራ ለአንተ ቁርአንን አውርደናል ሊቱበይነ ሊናስ ማ ኑዚለ ለሰው ልጆች የወረደላቸውን እንድታስተምር አውርደንልሃል ወለአለሁም የተፈከሩን የእነሱና ያንተ መጽሐፍ የትኛው ነው ሐቀኛ በማለት ይመራመሩ ዘንዳ ይህንን አውርደናል ይላል አላህ ስብሓነሁ ወተዓላ أفأمن الساكن مكر السيئات أن يقص الله بهم الأرض أو يأتيهم العذاب من حيث لا يشعرون أو يأخذهم في تقلبهم فلا هم معجزين أو يأخذهم على تخوف فإن ربكم رؤوف رحيم أفأمن الذين مكروا السيئات መጥፎ በመጥፎ ነገር ላይ ያሴሩ ሰዎች ተማመኑን አየቅሲፍ አላሁ ቢሂም ልአርባ አላህ ምድርን እንዳያስውጣቸው አው የእትየሁም ልአዛቡ ወይ ቅጣት እንዳይመጣባቸው ተማምነዋል ምን ሐይቱ ላ የሽዑሩን በማያውቁት በኩል አው የእኹዘሁም ወይ አላህ ሊይዛቸው ፊ ተቀሉቢህም በመንቀሳቀስ ላይ ባሉበት ፈላሁም ቢሙዕጅዚን የሚያመልጡ የሚያሸንፉ አይደሉም አው የእኹዘሁም ወይ አላህ ሊቀጣቸው አላ ተኸውፍ በመፍራት ላይ እያሉ ፈኢነ ረበኩም ለረኡፍ ረሒም እናንተ ጌታ አዛኝ ስለሆኑ ነው أولم يروا إلى ما خلق الله من شيء الله سبحانه وتعالى يفكره كل النجر وليفكره عن ملكة منه يتفيأ ظلاله عن اليمين والشمائل سجدا لله وهم داخلون يتفيض الظلال فلا يتزاور عن اليمين بقي بكل والشمائل مقراوكم سجدا لله لا الله سبحانه وتعالى اجي نستا وهم داخلون نسوي تواردوا شغلون صاغرون ذليلون ولله يسجد ما في السماوات وما في الارض በሰማያትና በምድር ያለ ሁሉ ለአላህ ስጁድ ያደርጋል ምን ዳበ ተንቀሳቃሽ የሆኑ ነፍሳቱ ወልመላኢከቱ መላኢኮቹ ወሁም ላ የስተክቢሩን በፍጹም ኩራት የሚባል ነገር የለባቸው ይኻፉነ ረበሁም ጌታቸውን ይፈራሉ ሚን ፈውቅህም ከእነሱ በላይ አርገው ጌታቸውን ይፈራሉ ወየፍዓሉነ ማ ዩእመሩን የታዘዙትን ነገር በሙሉ ይተገብራሉ ይላል تتخذوا إلهين اثنين ሁለት አማልክት ካደርጋችሁ አትራሩ ሁለት አምላክ አይያዙ እነማ ሁወ ኢላሁ ዋሂድ አምላኩ ብቸኛ አላህ እሱ ብቻ ነው ፈያየ ፈርሃቡን እኔም ብቻ ፍሩኝ ወለሁ ማ ፊ ሰማዋት ወልአርድ አላህ በሰማያትና በምድር ያለው ሁሉ የሱ ነው ወለሁ ዲኑ ዋሲለን እምነት ንጹህ የሆነ خالصا واصبا ማለት خالصا የጸዳ ሲሆን እምነት የእሱ ብቻ ነው አፈገይረ ላህ ተተቁን ከአላህ ሌላ ያለን ትፈራላችሁን ወማ ቢኩም ሚን ኒዕማ ፈሚን አላህ እናንተ ጋር ያሉ ጸጋዎች በጠቅላላ ከአላህ የመጡ ثم إذا مسكم الضر فإليه تجعلون ከዚያ ችግር ሲያጋጥማችሁ ወደ እርሱ ትጫጫሃላችሁንም ثم إذا كشف الضر عنكم كذا ما لا شكرون كانت لكم إذا فريق منكم بربهم يشركون እናንተ መካከል የተወሰኑ ቡድኖች በጌታቸው ያስገራሉ ሊየክፍሩ ቢማ አተይናሁም የሰጠናቸውን ሊክዱ ፈተመተዑ ይቺ ዱንያ ላይ ተጠቀሙ በሏቸው ፈሰውፈ ተዕለሙነ ኸጣአኩም ስህተታችሁ ምን እንደሆነ በግልጽ ታውቁታላችሁ ወየጃሉነ ሊማ ላ ያዕለሙን ለማያውቁ ጣዖታት ያደርጋሉ ነሲበን ሚማ ረዘቅናሁም ከሰጠናቸው ፍየልና አዝብዕን ጸጋዎች የተወሰነ ድርሻ ይሰጡታል ተላሂ በጌታዬ ብልብኝ ላቱስአሉና አማ ኩንቱም ተፈተሩን ትቀጥሉት ከነበረው የጣውት የማይገባውን ነገር ይገባዋል እያላችሁ የምትሰጡትን ነገር አላህ ይጠይቃችኋል በላቸው መጠየቃችሁ አይቀር ይህ ለሉሉቴን ለባህሩ ምግማን ለሻሊቅ ወንደል ለሽንፎ ለቡዋተጊሪ ለምናምን እያሉ የምትሰጠው ዶሮ ምናምን ቡናው ምናምኑ ማን ነው ያዘዛችሁ ብሎ አላህ መጠየቅ አይቀር ተላሂ ለቱሳሉነ عما كنتم تفكرون ከተፈለጉ አላህም አላለ ወየጃሉነ ሊላህ ልበናቲ ለአላህ ሴት ልጅ ያለው አሉ ደግሞ እነዚህ ገለባዎች ስብሓነ ወለሁም ማ እነሱ ደግሞ ለራሳቸው ደስ የሚላቸውን ለራሳቸው አደረጉ ደስ የሚላቸው ወንድ ልጅ ደግሞ ትማያት ሆነ ወንድ ልጅ ለእኛ ነው አሉ ጀትል ይደስሏል ይብቻም ነው ሰውየው ሲጀልባቸው ይሄ አላህ ተወለላል መጥፎ ጥሩ ይመን ጥሩ የለሚለው አሉ ይህን መጥፎ እንደፈጠረ ያይሸደው ነው ስለዚህ እሱ እንዲባል ይወስድለታል ጥሩውንም ደጉንም ለእሱ አዙረ ብለው የጅሉ የእሱ አይደለ ካለገባ የጅላጅሉ ከብት ሁሉ ሰው የሚገድለው የሚያስረው ዱርየው በሙሉ ተካራሙ አሁ ያማ ነው ነው አይደል እኔ ፈታለን አንዳይ ልጅ ልጅ ቢሆን ባህል የፈጣት የምን ማለት ነው ግን እሱ የፈጣት ግን እኛ ገር ሰው አሉ ወላሂ ካለ ምንም አይደል አሉ ማምረት ይቻላል አሉ ነቢይን ካለ ግን አይቻልም ሸሆቹን ካለ ለምን አልኳቸው አላህ ረሒም ነው ይደራደራል በቃ የሚታፈረው ስርሽቱ ይደረጋል እነዚህ ግን በጥሰው ነው የሚሰሩት እንደው እንዴት ጉድባ የገባው ሰው ታቃውስ እኮ ያለው እንዴት እንደምትጣላ በአላህ ሊባቸው አይደለም አንድ ጎን እንደሆነ ምሳ ነገሩ የሆነ ሸፍ የሸፍኒት እንዲያደርጋሉ አመጠ ይወሰብየዋል ስለመኑት እሳቸው ደግሞ ወጣ ይወዷታል ውዝዛም ጌታ መሆኑ ታካመጣ ዳራ ካራቶ ያ ይፈልም ቢፈለም ስለምን ስለምን ሳለው ነው አይኔን ግንባር አድርጎ ብላ እንዲያለች አንድ ደረሳ ምን ያመጣታል ነው እናታችን ደህና አላችሁ ደህና አላችሁ ይህ እንደው ምን ያደርጋል እኔ እንደው ላላ ብዬ ይዤዋለሁ በአምላክ ይዤዋለሁ ነው ጉዳይ ለምን አለምና አዎ ማለት ይቻላል አሁን ለሰዎች ያነት አይደለም ታሉ ተፈላ ብቻ ተፈላ ከዚያ ጀባ የሰትዮዋ አራት ሲሉ ጀበናውን ብድግ እናታችን በጀበና ይዘዋለሁ አንድ ጊዜ እንኳን ተመለከተች። እኔ እኮ በማልችለው ነገር ነው በአላህ እኮ በነቢም ተብሏል፣ በኪታቡ በሸሆች ኪታብ ጀበና ገጽ ጀበና አንቀልግባ መሳደት ويجعلون لله البنات سبحانه ሪላቁ ሞዲ ስለዚህ እናየው